الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم معاذ بن جبال رضي الله تعالى عنه أن رسول الله صلى الله عليه وسلم قال قال له معاذ بن جبل قال له الصحابي رضي الله تعالى عنه أن رسول الله صلى الله عليه وسلم يا الله ملاكتنيا قال له لست اندهالك لمعاذ أوصيك يا معاذ አንተ ሙዓዝ አደራ እልሃለሁ لا تدعن እንዳትተው دبر كل صلاة ከየሶላቱ መጨረሻ ማጠናቀቂያ أن تقول ይህን ከማለት እንዳትተው እንዳትዘናጋ አሉት። ምን اللهم ጌታዬ ሆይ أعني እገዘኝ እርዳኝ፣ على ذكرك አንተን በማውሳት እርዳኝ፣ وشكرك አንተን በማወደስም፣ ወሑስኒ ዒባደቲክ መልካም ዒባዳ በመስራትም ላይ በጥሩ ጥሩ የሆኑ ዒባዳዎችህንም በመስራት ላይ እገዘኝ እርዳኝ። ይችን ዱዓ ከማድረግ እንዳትዘናጋ ብለው ነብዩ አለይሂ ሰላቱ ወሰላም መከሩኝ ይላል ሙዓዝ እብኑ ጀበል። ላ ተዳዐነ ዱቡረ ኩሊ ሶላት ይህን ዱቡረ ያለው ባዕደ ሰላም አብቀብለ ሰላም ዚክር ከሆነ ባዕደ ሰላም ዱዓ ከሆነ ቀብለ ሰላም ያለውን አውላ አድርጎ ፈስረውታል። ወላኪን ድቡር ማለት በኋላ ማለት ነው። ከጀርባ ማለት ነው። ከሶላት በኋላ ከሶላት በኋላ ማለት ሶላቱን ሰግዶ ልክ ከማሰላመቱ በፊት ነው ካሰላመተ በኋላ ነው። ይህ ጥያቄ ዑለማዎች መካከል ተነስቷል። እብኑ ተይሚያ ያሉት ምንድነው? ዚክር ዚክር ባዕደ ሰላም፣ ዱዓ ዱዓ ደግሞ ቀብለ ሰላም። ይህን ወደ ቀብለ ሰላም ያመጡታል ማለት ነው። ሊአነሁ ዱዓ ምን ዱዓ ዱዓ ስለሆነ ማለት ነው። ዱዓ ዱዓው ቀብለ ሰላም ሰላሙ አለይኩም ወረሕመቱላህ ሰላሙ አለይኩም ወረሕመቱላህ ከማለት በፊት ነው እነዚህ ዱዓዎች መደረግ ያለባቸው። ዚክር ከሆነ መተስቢሕን ይመስል ቅራአተል ቁርአን አያተል ኩርሲይን ቁል ሁወ አሐድን መቅራት ከሆነ ያ ባዕድ ነው የሚሆነው ማለት ነው። ባዕድ ሰላም ከሰላምታ በኋላ ነው የሚሆነው። أوصيك يا معاذ አንተ ሙዓዝ አደራ እልሃለሁ ላተደዐነ ዱቡረ ኩሊ ሶላት ከዚህኛው ላይ ምን መረጃ መጡ? ላተደዐነ ፊ ሶላቲከ የሚል አለ። ሶላት ውስጥ እንዳትረሳ ይህንን የሚል ሌላ ዘገባ አለ። ሌላ ሐዲስ አለ ከሱ ላይ ነው ያወጡት። ይሄ አላሁመ እኒ አላሁመ አዕኒ አላ ዚክሪከ ወሹክሪከ ወሕስኒ ዒባደቲክ ያለው ከሶላት ካሰላመቱ በኋላ ሳይሆን በፊት መሆን እንዳለበት የሚገልጽ ሐዲስ አለ። ላ ተዳዐነ ሃዛ ፊ ሶላቲክ ይህንን በሶላት ውስጥ እንዳትተው ውስጥ ነው ያሉት። بعد الصلاة ሳይሆን ውስጥ ነው ያሉት። ስለዚህ ለአለው ተህያን ከጨረሰ በኋላ ሊሆን ይችላል ያደረጉት ይሄ ነው። ዚክር ዚክር ኋላ ይሆናል ማለት ነው። وعن ابي امامه رواه احمد وابو داود والنسائي بسند قوي ጠንካራ በሆነ ሰነድ ነው ይህን የዘገቡት ይህን የዘገቡት وعن ابي امامه ከአቡ ኡማማ الله تعالى عنه አቡ ኡማማ ኢያስ ብኑ ተዕለበ አልበለውይ ነው። ሐሊፉ በኒ ሐሪሳ የበኑ ሐሪሳ ጎሳዎች ወዳጅ ነው። ምን አልአንሳር ሰሐቢዩ ለሁ አሐዲስ ብዙ ሐዲሶችን ዘግቧል። ለሚሻሃድ በድርን ሊሽጋሊሂ ቢተምሪድ በድር ላይ አልተሳተፈም ነበር ሊሽጋሊሂ ቢተምሪድ በማስታመም ላይ ነበር በዛን ሰዓት ማለት ነው ይህ ሰሐቢ በድር ላይ አልነበረም عن ابي امامه كابو امامه رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ ይላል። መን ቀረአ አየተል ኩርሲይ አየተል ኩርሲይን ያነበበ ድቡረ ኩሊ ሶላቲን መክቱባ ዋጅብ ከሆነ ሶላት በመቀጠል ይህን ይችን አያተል ኩርሲይን ያነበበ ለም የምነዕሁ የሚከለክለው ነገር የለም ምን ድኹሊል ጀና ጀነት ከመግባት የሚከለክለው ነገር የለም إلا الموت ሞት ብቻ ነው የከለከለው እለል መውት ማለት إلا عدم الموت አለመሞቱ ብቻ ነው የከለከለው ሞት ብቻ ነው የከለከለው ቢሞት አገኝ ቢሞት ጀነት ነው ማለት ነው እሱና ጀነት መካከል ያለው ከልካይ ምን ብቻ ነው ሞት ብቻ ነው መሞት ብቻ ነው የቀረው دبر كل صلاة مكتوبة ከፈርድ ሶላት በመቀጠል ነው። ከሱና አይደለም مكتوبة ብለው ይሄንኛውን በያን አድርገውታል። ከኋላ የሙዓዝ ብን ጀበልን ግን لا تدعن دبر كل صلاة ነው مكتوبة አልተባለ ከሱናም በኋላ ይቻላል ማለት ነው። የሙዓዝ ብን ጀበል ይሄ ግን በይነው دبر كل صلاة مكتوبة ነው የሚለው አምስት ወቅት ሶላት ከዛም በኋላ አያተል ኩርሲይ ይመከራል። አያተል ኩርሲይ الكرسي አልኩርሲየ ዙኪረት ይቺ አያ በጣም ታላቅ አያ ናት። ቁድራ የአላህ ታላቅነት የተነገረባት አያ ናት። ይቺ አያተል ኩርሲ የምትባል መድኃኒት ናት። እሷን የቀራ ምንም አደጋ ነገር አይደርስበትም። አያተል ኩርሲይን ሀታ አሸይጣን አለመ አባ ሁረይረተ ሊየቅራ ሀዚህ አልአያ አያተል ኩርሲይን እንዲቀራ ሸይጣን እንኳ አቡ ሁረይራን መክሯቸዋል። አቡ ሁረይራ ረዲየላሁ ተዓላ አንሁ አንድ ቀን ነብዩ አለይሂ ሰላቱ ወሰላም የተሰበሰበ ሰው ደቃ ጠብቁ አሏቸውና ጠባቂ አድርገዋቸው እየጠበቁ እያለ መጣባቸው በጨለማ ነው ሰይጣን ሰይጣን መጣና ያስ ከዘካው ካህኑ ላይ ማለት ያፈስ ያዙት አስቀምጣው ቤተሰብ እንደዚህ ተቸግሬ ልጆች ምን ምን ምናምን ምን አላቸው በቃ ሲያለቃቅጥባቸው ለቀቁ ነብዩ አለይሂ ሰላቱ ወሰላም ያሷፍ ሄደት ሲለይለትል ባሪሃ ባለፈው ሌሊት ምን አለ አሉ ደርሼበት እንደዚህ እየደረሰ በቃ ችግሩን ምኑን ሲያነሳብኝ በቃ አሳዘነ የለቀኩት ውሸቱን ነው አሉ። አሁንም መጣ አሁንም እንደዚሁ አደረግ አሁንም መጣ በሶስተኛው ላይ አሁን አለቀህም በቃ ወደ ረሰበላሁ ትችላለሁ አሉ። አይ በቃ አንድ ነገር አንድ ምክር ልምከርህ አላቸው። እሺ ምከረኝ። ላተዳአነ ሀዚህ ዱዓ አያተል ኩርሲይን ቅራ ኢዛ ቀረአተ አያተል ኩርሲይ አያተል ኩርሲይን ከቀራህ ላ የዛሉ አንከ ሐፊዙን ሚነላህ ከአላህ የሆነ ጠባቂ ካንተ ላይ አይወገድም፣ ምንም አዛ ነገር አይነካህም ማለት ምስኪን ይዘው ሄዱና ለነብዩ ምን አለህ ያ ዛሬ እንደዚህ እንደዚህ እንደዚህ እኮ አለ። ሰደቀከ ወሆ በጣም ውሸታም ነበር፣ ዛሬ ግን እውነት ነግሯል አሉ ነብዩ አለይሂ ሰላቱ ወሰላም። በጣም ውሸታም ነበር፣ ዛሬ ግን እውነት ነግሯል። አያተል ቁርሲን በዛው አጸደቁት ነብዩ አለይሂ ሰላቱ ወሰላም። ሰይጣን ያስተማረው ማንኛውም መጥፎ ሰው የሆነ ነገር ቢያስተምር አሊም የሆነ ሰው ትክክል ነው ብሎ ካላጸደቀ እንጂ አትቀበልም። ሰይጣን ስላስተማረ كمدفوع النماري من القياس كذين لا تصل ومن قرأ آية الكرسي دبور كل صلاة مكتوبة لم يمنعه من دخول الجنة إلا الموت جي كلب كلب نجل إلم رواه النسائي من يحكي آية الكرسي تعلق بارجة عند الله بذي سنقوى رسول الله رواه النسائي وصحاب حبان صحيح بلوان وزاد فيه الطبراني شيخ الطبراني تأمروان وقل هو الله أحدنا ما تأمر آية الكرسي تدمر قل هو الله أحدنا يكرر ሞት ብቻ ነው ከጀነት የገደበው ነገር ቢኖር በቃ ከሞተ ወደ ጀነት ነው ማለት ነው። ኢላ አደሙል መውት አለመሞቱ ብቻ ነው በቃ እንደ ወደ ጀነት ነው በቃ ከባኢረ ዙኑብ ከባኢረ ዙኑብ ካለ ምን ብያቸዋለሁ ትናንት ከፋረቱ ከባኢረ ዝኑብ የትልልቅ ወንጀሎች ከፋራቸው አተውባ ተውበት ብቻ ነው። አያተል ኩርሲይ ሚሊየን ጊዜ ብንቀራ ዝሙት ላይ ላያድን ይችላል። የግድ ተውባ መኖር አለበት። የግድ ተውበት መኖር አለበት። ከባኢረ ዝኑብ ከሆነ ከባኢረ ዝኑቦች እነማን ናቸው? ወዒድ አለባቸው። የአላህ ዛቻ ወይንም የነብዩ ዛቻ ይህን ያደረገ ወዮለት የሚል ነገር ካለ ከባኢረ ዝኑብ ነው። ዑለማዎች አሉት ማለት ነው። ሰባትም ያወራሉ አንድ ሐዲስ ይተነገረ። ከዛ ውስጥ በጣም በመዕሲያ በጣም የተለያየ መዕሲያ ሹባሃትን እንሰራለን። ያን ያንን ግን ይናራግፈዋል፣ ችግር የለም። እዚህ ላይ ብቻ ተመልክተን ይኸው አንድ ነገር ልንገርህ። ምን አይነት አባባል አለ መሰለህ? መን ሰለል በርደይን ደኸለል ጀና፣ ሁለቱም ብርዳማ ወቅት የሰገደ ሰው ጀነት ገባ። ማና ማናቸው? ሱብሂና አስር እዚሁ ላይ እንቆጠባለን? ላ የነሱን ደረጃ ምን አይነት ማዕረግ አላቸው እንልና ዙሁርን ካሳለፈ ግን ይሄ ሰውዬ አደጋው ውስጥ ነው። አሁን እነዚህ ሁለቱን የሰገደ ጀነት ገባ ብለዋል። ይችን ብቻ የያዘ ሰው ሁለቱን ወቅት ከሰገደ ጣጣ የለም መባል የለበትም። ሌላውንም አንድ ላይ አጠራቅመን ነው የምንይዘው ሁሉንም ሐዲስ ማለት ነው። አሁንም አያተል ኩርሲ የቀራ ሞት ብቻ ነው የቀረው። አምስት ወቅት ሰላት ባይሰግድም ይኖራል። ባዕደ ኩሊ ባዕደ ዱቡሪ ኩሊ ሰላት እሺ በቁርአን መክሉቅነት ቢያምንም የሆነ ነገር ቢፈጠር ሌላ አለ። በሪሳላ ቢስድም የሆነ ነገር ሊኖር ይችላል ሌላ ነገር ያ አይደለም። ሌሎችንም ሲደመር ሙከስራት ዙኑብ አልከባኢር የከባኢር ወንጀል ደግሞ ሙከስራት ይህ አይደለም። የግድ ተውባ መኖር አለበት። ተውበት ነው ሁሉንም ነው የምንወጣው ባንድ ላይ ይችላል ምን አይ ከወረደ በኋላ ነው እንጂ አሁን እኮ ታላቅነቷን ነው የነገረው። አያተል ኩርሲይማ መጀመሪያም አለ ታላቅነቱን ነው የነገረው። አዎ እውነቱን ነው ታላቅ አያ ናት አሉ ነብዩ አለይሂ ሰላቱ ወሰላም አጠበቁበት። وعن مالك بن الحوير رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ይላሉ ሶሉ ስገዱ ከማ ረአይቱሙኒ ኡሶሊ አስተጋገደን አይታችሁ سجدوا አሉ النبي عليه ሰላቱ والسلام ሰሉ ስገዱ كما أصلي እኔ እንደምሰግድ አስተጋገዴን አይታችሁ ስገዱ ብለዋል ነብዩ عليه الصلاة والسلام። حتى ሚንበር ላይ እየወጡ አስተምረዋቸዋል ሰሃቦች። ሚንበር ላይ እየወጡና ከቅያም ጀምሮ ሩኩ አድርገው سمع الله لمن حمده ብለው ለሱጁድ ወደ ኋላ ቀፈራ ከሚንበሩ ላይ ወርደው ስጁድ ያደርጉ ነበር እንዲታዩ ለህዝብ እንዲታዩ። ከዛም በኋላ ኡማው አይቷል። እንደ ትሩቁ እንዳደረጉ ነብዩ ግማሹ እንደዚህ ብሎ ሩኩ አለ፣ ሚያቀረቅር አለ፣ በጣም የተለያየ አይነት ሩኩዕ ነው ያለው። ቅያሙ አቋቋም አንዱ ትንሽ ህብረት ይላል፣ አንዱ ጎንበስ ይላል፣ አንዱ ግማሽ እንደዚህ እንደዚህ ይላል። ነብዩ ግን አሳይተዋቸዋል እንዴት መቆም እንዳለባቸው። ከዛም በኋላም እንትኑ ላይ ሚንበሩ ላይ ወጥተው ከፍታ ቦታ ማለት ነው ሶስት ደረጃ ነው ያለው። እላይ ወጥተው አሰግደዋል። ሲያሰግዱ ወደ ቂብላ ዙሯል። ከኋላ ያለው መእሙም ሁሉ እሳቸውን ይመለከታል። ከዚህ ከዚህም ነው ዑለማዎች ምን ይላሉ? አንድ ሰው መሐለ ሱጁድን ይመልከት፣ ፊት ለፊቱ ያለውን መእሙም ወይንስ ኢማም እንዲያይ ይቻላል። ፊት ለፊቱ ያለውን ራሱ ማየት ይችላል የሚለው ለምን ነብዩን ሲመለከቷቸው ነበር። ሀታ ራሱ ፋቲሃን ነብዩ ይቅሩ አይቅሩ ወይ ሱራ ይቅሩ አይቅሩ እንዴት አያችሁ እንዴት አወቃችሁ ስላቸው ይሄ አገጫቸው ጺማቸው ሲንቀሳቀስ እናይ ነበር ብለዋል። ሰሃቢዎች ኢማሙን እያዩ ነበር ማለት ነው። ከፊት ለፊት ያለውንም ልታይ ትችላለህ የሚል ብዙ እስኪመጣ አድርጓል እና መሐመድ ስጅድ ማድረጉ ደግሞ አውላ ነው። ለማንኛውም ነብዩን ተመልክተዋቸዋል። ሰሉ ከማራአይቱሙኒ ኡሶሊ አስተጋገደን አይታችሁ ስገዱ። የነብዩ ደግሞ አስተጋገደን አይታችሁ የነብዩን አስተጋገደኛ በምንድን ነው የምናየው? በማንበብ ነው። ስለ ነብዩ ሲፋተት ሶላት ሙሉን ተዘግቦ ደርሶናል። ነብዩ እንዲህ ነበር አቋቋማቸው፣ እንደዚህ ነበር አስተጋገዳቸው። እያንዳንዷ ከነጡ ነው ከነምኑ ከነተስሊሑ ከነ ዚክሩ ደርሶናል። ያችን ቁጭ ማድረግ ነው። አስተጋገደን አይታችሁ ስገዱ ማለታቸው ነብዩ አለይሂ ሰላቱ ወሰላም ለዋሁ ቡኻሪ وعن عمران بن حسين رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملاكتنيا ይላሉ صلي قائما ቆመህ ስገድ فإن لم تستطع ቆመህ ማትችል ከሆነ ፈቃዒደን ቁጭ ብለህ ስገድ فإن لم تستطع ቁጭ ብለህ የማትችል ከሆነ ፈዓላ ጀንብን በጎንህ ተኝተህ ስገድ በቀኝ ጎን ቢሆን አውላ ነው ወኢላ አለበለዚያ በቀኝህም ካልቻልክ በጎንህም መተኛት ካልቻልክ ፈአውሚ ጥቀት አሉ ነብዩ አለይሂ ሰላቱ ወሰላም። አውሚ ማለት አውማአ ዩሚኡ ኢማአ ማለት መጥቀስ ማለት ነው፣ ኢሻራ ማድረግ በጎን ሆኖ ይሰግዳል። ያን ካልቻለ ሙስተልቂን ሆኖ ሙስተልቂ ሆኖ ተነስቶ ሱጁድ አያደርግም። በጀርባው እንደዚህ ይተኛና ቀጥ ይላል። አላሁ አክበር ለሩኩ ሰሚ አላህ ሊመን ሐሚዳ ብሎ ለሱጁዱ ትንሽ ይላል። በስግድት ማለት ነው። ኢማዕ ብቻ ነው የሚያደርግ። ቁጭ ብሎም ኢማዕ የሚያደርግ አለ። ትልልቅ ሰዎች ወይንም ወንበር ላይ ሆኖ የሚሰግዱ አላያችሁም? ወንበር ላይ ሆኖ የሚሰግዱ አሉ። እነሱ አሁን መሬት ላይ ወርደው ስጅድ ባያደርጉ ይችላል። ይሄ ሩኩዕ ነው። ሰሚዐ አላሁ ሊመን ሐሚዳ አላሁ አክበር ይላሉ ማለት ነው። ትንሽ ዝቅ ከሩኩ ስጁዱን ዝቅ ማለት አለበት። ትንሽ ጎበጥ ማለት አለባቸው። ሶሊ ቃኢመን ቆመህ ስገድ፣ ፈኢን ለም ተስተጢዕ ካልቻልክ ፈቃዒደን ተቀምጠህ ስገድ። አቀማመጥ በየትኛውም በተመቸው አቀማመጥ ሙረበዕም ይቀመጥ፣ ሁለት እግሩም ላይ ይቀመጥ፣ ቁጥጥ ይበል ከፈለገ ይቻላል። በማንኛውም አይነት አቀማመጥ ተቀምጦ ይስገድ። ተረቡዕ ማድረጉ ግን አውላ ሊአን ነቢ ስለ ላ ስለም ምን ብላለች አይሻ ረዲየላሁ ተዓላ ረአይቱ ነቢይ ስለ ላ ስለም ይሰሊ ሙተረቢዐን ሙተረቢዕ ሆኖ እንደዚህ አድርገው ተቀምጠው ሰግዱ አይቻለሁ ብላለች። ተረቡዕ አውላ ነው ፈኢለም ፈኢለም ተስተጥዕ ቁጭ ብለህ ካልቻልክ ደግሞ ከአላ ጀንብ በጎን በጎን ተኝቶ ማለት ነው። ወደ ቂብላ ዙሮ ነው ያደርግና ወደ ቂብላ ፊቱን ያዞራል። ወኢላ ፈአውሚ አለበለዚያ መጥቀት ብቻ ነው። ረዋሁል ቡኻሪ ቡኻሪ ዘግበውታል። እዚህ ላይ ያስቀመጡት መቆም፣ መቀመጥ፣ በጎን መተኛት ይህንን አስቀምጠዋል። በየትኛውም አይነት መልኩ ሆኖ መስሄድ አለበት። ጅምሁር ዑለማ ዑለማዎች ምንድን ነው የሚሉት? ጅምሁር ዑለማ ጅምሁር ዑለማ አንድ ሰው ማዳማ አቅሎ አእምሮ እስካለ ድረስ መስገድ አለበት። አእምሮ እስካለ ድረስ ማሰብ እስከቻለ ድረስ የሚጠቅም የሚጎዳን እስካወቀ ድረስ መስገድ አለበት። ታሞ ድክም ብሎ ወይንም ደግሞ ሰውነቱ መንቀሳቀስ አቅቶት ሀታ በአይኑ ኢሻራ ማድረግ አለበት። በአይኑ አሁን ሩኩዕ ላይ ነኝ ሰሚ አላህ ሊመን ሐሚዳ ስጁድ ላይ ነኝ እያለ በአይኑ በአይኑ ካቃተው አይኑ ማንቀሳቀስ ካቃተው ልቡ አቅሉ ካለ በአቅሉ አሁን ቅያም ላይ ነኝ አሁን ሩኩዕ ላይ ነኝ እያለ ማዳመ አቅሉ የጅቡ አለህ ሶላት ሶላት ትወጅብበታለች። ይሄ ጅምሁር ዑለማዎች ናቸው። ወላኪን بعض المحدثين ምን ይላሉ? ከሶስት ውጭ አልደረሰ ከዚህ ስቴት ውስጥ አልደረሰም። فاتقوا الله ما استطعتم النبي صلى الله عليه وسلم የቁል ካዘዝኳችሁ ነገር የቻላችሁትን ፈጽሙ ብለዋል ነብዩ عليه الصلاة والسلام። ወይም ደግሞ የምትችሉትን ያክል አላህን ፍሩ ነው የተባለው። ስለዚህ እስከዚህ ድረስ ነብዩ ያስቀመጡት ከሐዲስ በኩል የለም ነው የሚሉት። ما دام عقله የሚል ደሊል የለም። صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب ወኢላ ፈአውሚ አለበለዚያ ቅጠር። እስከዚህ ድረስ ይህንን ካልቻለ በቃ አልቻለም። በልቡ ያፍስ ምን የሚለው ነገር መኖር የለበትም ይላል። ጅምሁር ዑለማ ግን በልቡ ማፍሰስ አለበት እና ኢማሙ ሻፊዒም ምን ይላል? በቀልቡ ያፍስ በቀልቡ ውስጥ ያምጣው ማለት አሁን ሩኩዕ ላይ ነኝ፣ አሁን ስጅድ ላይ ነኝ እያለ ያፍሰል ይላል። ደሊል እንኳ ባይኖር ምንም መረጃ በሐዲስ ባይኖርም ለእህትያጡ ቢደረግ ማሻአላ በሶላት ሰዓት ግልጽ ነው። ከቻለ ከቻለ ካልቻለ እሱም ራሱ መጥቀስ ነው። እዛው ሆኖ በጎን ተኝቶ መጥቀስ ይቻላል የማይችል ከሆነ وعن جابر رضي الله تعالى عن النبي صلى الله عليه وسلم قال النبي عليه الصلاة والسلام اندهالو لمريض لاند بشتنيا صلى بسجد على وسادة بتراخلة سجود ማድረግ መሬት ላይ አልደርስ ሲል ትራሱን እንደደራረበና እሱ ላይ ስጁድ ያደርጋል። እንደዚህ ማለት ነው። እንደዚህ ቀረብ አድርጎ ትዕግስት ይላል ትዕግስት ይሄንን ነው ነብዩ አለይሂ ሰላቱ ወሰላም ያሉት ቃለ ሊመሪድን ለአንድ በሽተኛ አሉት ሰላ አላ ውሳዳ በትራስ ላይ ሰገደ ፈረማ ቢሃ ነብዩ አለይሂ ሰላቱ ወሰላም ወረወሩበት وقال እንዲህ አሉ ነብዩ صل على الأرض ምድር ላይ ስገድ እኔ ስተጣት ከቻልክ ምድር ላይ ስገድ وإلا ምድር ላይ ስጁድ ማድረግ ካልቻልክ فأومئ ጥቀስ إيماء መጥቀስን ጥቀስ ያ ማለት ምን ማለት ነው ጎንበስ በል ማለት ነው ለሩኩ ጎንበስ በል ሰሚ አላህ ሊመን ሐሚድ ብለህ ለሁለቱ ስጅዶች ደግሞ ከሩኩኡ ዝቅ ዝቅ ያለ አጎንብስ አሉ ነብዩ አለይሂ ሰላቱ ወሰለም። ኢማዕ ማለት ይሄ ነው፣ መጥቀስ ማለት إشارة ማለት ያንን አድርግ። ወጀዐል ሱጁደከ ባይሆን ሱጁድህን አድርገው አክፈቶ ዝቅ ያለ ምን ሩኩዕከ ዝቅ ያለ አድርገው። መኪናም ላይ ስንሰግድ የትኛውም ቦታ ላይ ሲሰያራ ወጠያራ የትኛውም ቦታ ላይ ሲሰፊና ሁሉም ላይ በምንሰግድበት ሰዓት ማንኛውም የሚንቀሳቀስ ባቡሩም ላይ እንስገድ ያው ነው ኢስቲጣራም ላይ ሊፈጽ ማለት ነው። ስጁድ ማድረግ የማይቻል ከሆነ ስጁድ ማድረግ የሚቻልበት መርከብ ምናምን የመሳሰለ ነገር ከሆነ እሱ ላያንቀሳቅስም ይችላል። መንደር ነው፣ ሰፈር ነው፣ ከተማ ነው። እዛ ላይ ቁመህ ስጁድ ሩኩዕ ልታደርግ ትችላለህ። ግን መኪና ላይ ከሆነ ስጁድ አታደርግም። ያው إيماء ብቻ ነው የምታደርገው። አሱር እንዳያልፋችሁ ስትመጡ፣ ወደ ግቢ ስትመጡ ወይንም ወደ ሀገራችሁ ስትሄዱ ሶላቷ አደጋ ውስጥ ከገባች በቃ ይሄ ሶላት ላይ አልፈይ ነው አይነት ልትገባ እኮ ነው በቃ እንደዚህ ከታጣበበባችሁ ደግሞ አይደርስም። ከዚህ እስከ ሰፈር እስከምደርስበት ድረስ ይህን ያህል ኪሎ ሜትር አለ። ይህን ደግሞ በዚህ time አልጨርሰውም። ስለዚህ ይሄን ገልጽ ተየሙምህን ወንበርህ ላይ ታደርግና ታደርጉና ዙሁርን ሁለት ረካ አድርጋችሁ ፋቲሃ ትቀራላችሁ። ወንበሩ ላይ ወንበር እንትን ሳይመታ እንዳይመታችሁ ጠንቀቅ ብላችሁ ወንበር ሰሚ አላህ ልመን ሐሚዳ ትልና ከዛ ስጁድ ዝቅ ትንሽ አሁንም ስጁድን ዝቅ መካከል ላይ በነት ሰጅዳ ቁጭ ትላላችሁ። ከዛ ታህየቱ ትቀራላችሁ፣ ታሰላምታላችሁ። ኢቃማ አድርጋችሁ ደግሞ አስሩን መቀጠል ነው እ እስቲንጃ ተው እስቲንጃ ከሌለ ሰው በምንም አይነት መልኩ ሶላት አለ በምንም አይነት መልኩ እሺ ጠይቋትን ጫጫን እ እ ሶላቱን አይደለም እንዴ እስቲንጃ እስቲንጃ ከሌለህም ተይሙምህን አድርገህ ስገድ። እስቲንጃ ባይኖርም የፈርመት ወቅት ሀታ ራሱ በምንም አይነት መልኩ ይሰገዳል። ሶላት ምንም አይነት ዑዝር የለም አያልፍም። እስቲንጃ መጀመሪያ እኮ እስቲንጃ እዚህም ራሱ እያለንም እኮ እስቲንጃ አይወድም። በውሃ እኮ አይወድም። ሰው ተጠቅመህ ወረቀት ተጠቅመህ ከሆነ በቃ ችግር የለም። እዚህም ውሃ እያለ እንኳን መኪና ነው። አልገባችሁም? ነብዩ ያደረጉት እኮ ነው። ምንም አይከብድም። ነጃሳው ሙሉ በሙሉ አይለቅም። ይሄ ይታወቃል። ሙሉ በሙሉ ነጃሳ ይለቃል ማለት አይደለም፣ ግን ተፈቅዷል። አታ ራሱ አፍሶልያን የተነጋገርነው አይደል? ውሃና ሶፍት መጠቀም አፍሶል ነው። ውሃ መጠቀም ቀጣይ ነው። ከዛ ወረቀት መጠቀም ደግሞ የመጨረሻ አማራጭ ነው። እዚህም ራሱ እዚህ እያለን ማለት ነው ውሃ አለበት ነው وقال صلي على الارض ምድር ላይ ስገድ ان استطعت والا فاومي ايماء አለበለዚያ اشاره አድርግ وجعل سجودك اخذ من الركوع رواه البيهقي بسند قوي ولكن صحها ابو حاتم وقف حديث موقوف ነው ጃብር ላይ ያለ ነው እያለ ነው لكن الحديث صحيح ከዛ ሰው ያደርግለታል። ውዱ የማይችል ከሆነ ሌላ ሰው ያደርግለታል። እንዴ ምንም ምንም በቃ ምንም ነገር የለም ማ የለም ማለት ነው። ሌላ ሰው ያድርግለት ካለ ያማ ከሌለ እኮ ምንም እስቲጣ የለውም ሰውየው ምን ያደርጋል? ከሌለማ ምንም አያደርግም እኮ ይጠይቅም እንደዛ አይነት ላይ ከልፍ الله ነፍስን ይዘርፋል ሰውዬ ለሰውዬ ያደርግለታል ማለት አንተ የተኛ ሰው እንትን የታመመ ሰው ካለ አንተ አስታማሚ ከሆን ውዱ የማይችል ከሆነ ውዱ ታደርግለታለህ። ያ አማራጭ በሽታው ደግሞ ውዱ የማያስደርግ ከሆነ ተይሙም አድርግለት አንተ ከዛ ይሰግዳል። አተገባም ባቡ ስጁድ ሰህዊ ወገይሪ